88 ላይ ሱረቱ መርየም ምዕራፍ 19 ቁጥር 88 ላይ ወቃሉ اتخذ الرحمن ወለዳ አራህማን ልጅን ያዘ ወለደ አሉ ይላል እዚህ ጋር አይሁዶች ኡዘይርን ክርስቲያኖች ደግሞ ዒሳን ቁርአን ይወርድበት በነበረ ሰዓት የነበሩ አረብ ሙሽሪኮች ጣዖታውያኖች ደግሞ መላኢካዎች የአላህ ሴት ልጅ ናቸው ብሎ ስለሚያምኑ አላህ ልጅን ያዘ ወለደ አሉ በሌላ ቦታ እነዚህ ሶስት ጀማዎች መሆናቸውን ሲያብራራልን በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ሱረቱ ተውባ ምዕራፍ 9 ቁጥር 30 ወቃለት اليهود عزير ابن الله አይሁዶች ዑዘይር የአላህ ልጅ ነው አሉ ወቃለት النصارى المسيح ابن الله ክርስቲያኖች ደግሞ አልመሲህ ዒሳ አለይሂ ሰላም የአላህ ልጅ ነው ብለው ተናገሩ ذሊከ ቀውሉሁም ቢአፍዋሂህም ይህ ያለምንም ሃይማኖታዊ መነሻና ማስረጃ በአፎቻቸው የሚናገሩት ቃላቸው ብቻ ነው ዩዳሂኡነ ቀውለ አለዚነ ከፈሩ ሚን ቀብል የእነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ ቃተለሁም ላህ አላህ ያጥፋቸው አና ዩእፈኩን ከእውነት እንዴት ይመለሳሉ ይላል ጌታችን አላህ አረብ ሙሽሪኮች ደግሞ መላኢካዎች በናቱላህ የአላህ ሴት ልጅ ናቸው ብለው እንደሚያምኑ በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 19 ላይ ተገልጿል። በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 19 ላይ ወጀዐሉ ልመላኢከተ አለዚነ ሁም ዒባዱ ራሕማን ኢናሳ የአራሕማን ባሮች የሆኑትን መላእክት ለአላህ ሴቶች ልጆች ያደረጉ አሸሂዱ ኸልቀሁም ሲፈጠሩ ነበሩ እንዴ ሰቱክተቡ ሸሃደቱሁም ወዩስአሉን ይህቺ ምስክርነታቸው ቃላቸው ትጻፋለች ነገ የውመል ቂያማ በጌታቸው ፊትም ይጠየቃሉ ስለዚህ ስለመሰከሩት ይላል ይሄ በተለይ ብዙ ቦታ ላይ ነው በስፋት የተጠቀሰው በሱረቱ ልስራ ምዕራፍ 17 ቁጥር 40 ላይ እንደዚሁ ሱረቱ ልስራ ምዕራፍ 17 ቁጥር አርባ ላይ አፈአስፋኩም ረቡኩም ቢልበኒን ጌታችሁ እናንተን በወንዶች ልጆች መረጣችሁን ለራሳችሁ ወንድ ወንድ እየፈለጋችሁ አላህ ለእናንተ በወንድ መረጣችሁን ወተኸዘ ሚን አልመላኢከቲ ኢናታ ከመላእክት ደግሞ ሴቶች ልጆችን ያዘን ይህንን ነው የምትሉት ለራሳቸው ጊዜ ያው ወንድን ነው የሚፈልጉት ለአላህ ደግሞ መላኢካዎች ሴት ልጅ ናቸው ብሎ ስለሚያምኑ ማለት ነው ኢነኩም ለተቁሉነ ቀውለን ዐዚማ እናንተ የምትናገሩት በጣም ታላቅ ከባድ የሆነ ንግግር ነው በማለት ተግባራቸውን አላህ እየተቃወመ ይነግረናል በሱረቱ ዙኽሩፍ ማዕራፍ 46 ማዕራፍ 46 ቁጥር 3 ምዕራፍ 43 ቁጥር 16 ላይ ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 16 ላይ አም ሚማ የኽልቁ በናት አላህ ከሚፈጥረው ውስጥ ሴቶች ልጆችን ያዘን وأصفاكم بالبنين እናንተንስ በወንዶች ልጆች መረጣችሁ እንዴ ይሄ የምትናገሩት ምንኛ የከፋ ንግግር ነው ይላል ሱረቱ ናህል ምዕራፍ 16 ላይ ደግሞ ከቁጥር 56 እስከ 59 ሱረቱ ናህል ማዕራፍ 16 ቁጥር 56 እስከ 59 ባለው ላይ ወየጅዓሉነ ሊማ ላ ያዕለሙነ ነሲበን ሚማ ረዘቅናሁም ከሰጠናቸው ሲሳይ ለማያውቁት ነገር ድርሻን ያደርጋሉ ተላሂ ለትስአሉነ በጌታችሁ በራሴ የምላለው ነገ ትጠየቃላችሁ አማ ኩንቱም ተፍተሩን እናንተ ከምትቀጥፏቸው ቅጥፈቶች ወየጅዓሉነ ሊላህ ልበናት ለአላህ ሴት ልጅን ያደርጋሉ ለአላህ ሴት ልጅን ያደርጋሉ ወለሁም ማ የሽተሁን ለእነሱ የሚሹትን ይመርጣሉ ወኢዛ ቡሽረ አሐዱሁም ቢልኡንሳ ከእነሱ ውስጥ አንዳቸው በወንድ ልጅ በተበሰረ ጊዜ ሴት ልጅ በተበሰረ ጊዜ የተወለደለት ሴት መሆኑን ሲያውቅ ወለ ወጅሁሁ ሙስወዳ ፊቱ የጠቆረ ሆኖ ይውላል ወሁወ ከዚም የተቆጨም ሆኖ ሳለ ይላል እሱ የተቆጨ ሆኖ ፊቱ የጠቆረ ሆኖ ይውላል የተዋራ ሚነል ቀውም ከሰዎችም ይሸሸጋል ይደበቃል ሚን ሱኢ ማ ቡሽረ ቢህ ከተበሰረበት ነገር መጥፎነት የተነሳ ለነሱ ሴት ልጅ መወለድ እንደ በታችነት የንቀት ስሜት አይነት ስላለው ሴት በተወለደላቸው ጊዜ በወቅቱ የነበሩ አረቦች ማለት ነው ደስ አይላቸውም ነበር እንደ ነውር ይቆጥሩትና ከሰው ይሸሸጋሉ የተበሰረበት ነገር መጥፎ መሆኑ ከመጥፎ ከመሆኑ የተነሳ ከዛም ከነፍስያው ጋር ሲጫወት አዩምሲኩሁ አላሁን ሁን ታዲያ በዚህ ውርደት ላይ ሆኖ ይህን የተወለደለትን ሴት ልጅ ጸጋ ነው ብሎ ይቀበለውን አም የዱስሁ ፊ ወይንስ ባፈር ውስጥ ይቅበረው በማለት ይዋልላል አላ ሳአማ ያሕኩሙን አዋጅ ንቁ እንደዚህ አይነቶቹ የሚፈርዱት ነገር ምንኛ የከፋ ፍርድ ነው ይላል ጌታችን አላህ ስለዚህ አጠቃላይ ያው ሶስት ነጥቦችን ነው የምንይዘው አይሁዶች ዑዘይርን የአላህ ልጅ ማለታቸው ክርስቲያኖች ደግሞ ዒሳን አለይሂ ሰላም የአላህ ልጅ ነው ብለው ማመናቸው አረብ ጣዖታውያኖች ደግሞ በወቅቱ የነበሩት መላኢካዎች በናቱላህ የአላህ ሴት ልጅ ናቸው ብለው እንደሚያምኑ ነው ይህንን አስተሳሰባቸውን ቁርአን በምን አይነት መንገድ እንዳረማቸው እንዳስተካከላቸው ከማየታችን በፊት ያው ወደ ምክንያቱ ስንመጣ ከአይሁዶቹ ነው የምንነሳው። አይሁዶች ዑዘይር አለይሂ ሰላምን የአላህ ልጅ ነው ያሉበት ምክንያት አንደኛው ጌታችን አላህ እሱን ከገደለው በኋላ አንድ መቶ ዓመት አቆይቶ ቀስቅሶታል። ይሄን ተአምር በሱ ላይ ፈጽሟል። አላህ ለመቶ ዓመት ያህል አቆይቶ ቀስቅሶታል። ሁለተኛው ደግሞ ሙፈሲሮች እንደሚገልጹት በሱ ዘመን የሙሳ አለይሂ ሰላም ተውራት ጠፍቶ ስለነበረ በበኒ እስራኤሎች ላይ በቃሉ ያወራ ያነበበላቸው ተውራትን ብቸኛው ሰው እሱ ስለሆነ ይሄ ሰው የአላህ ልጅ ነው ወደሚለው ድምዳሜ ወሰዳቸው። የመጀመሪያውን ተአምር ብንመለከት ሱረቱል በቀራ ላይ እናገኘዋለን። ምዕራፍ 2 ቁጥር 259 ላይ ማለት ነው። በምዕራፍ 2 ቁጥር 259 ላይ አው ከለዚ መረ አላ ቀርየትን ወሂየ ኻዊየቱን አላ ዑሩሽሃ አው ከለዚ መረ አላ ቀርያ ወይም ያንን በከተማዎቿ ላይ ያለፈው ሰው ቢጤ ታሪክ ላንተ አልመጣልህም ወይ ይላል አላህ ሊነግራቸው ፈልጎ ይሄ ሰው በአንዲት መንደር በአንዲት ከተማ ሲያልፍ ወሂየ ኻዊየቱን አላ ዑሩሽሃ እርሷ በጣራዎቿ ላይ የወደቀች ስትሆን ይላል አጠቃላይ አረንጓዴዎቹ ረግፈው ምድር ደርቃ ሞታ ተሰነጣጥቃ ነበር የተመለከታት። ታዲያ ይሄ በዚህ መንደር የሚያልፈው ሰው የመሬትን በዚህ መልኩ መሞት አና ዩሕዪ ሃዚህ ላሁ ባዕደ መውቲሃ አላህ ይህችን መሬት እንዲህ ከሞተች በኋላ በምን መልኩ ነው ሕያው የሚያደርጋት በማለት ጠየቀ አላህ ሁሉን ቻይ መሆኑን ያውቃል። ነገር ግን ዕልም የቂኑ ወደ አይነል የቂን በማየት እንዲሸጋገርለት ስለፈለገ በአግራሞት መልክ እንዴት ሆኖ ነው መሬት እንዲህ ከሞተች አረንጓዴዎቿ ከረገፉ ከተሰነጣጠቀች በኋላ የምትነሳው በማለት ተገርሞ ነበረ። አላህ ይህንን ሙዕጂዛ ይህንን ተአምር በራሱ ሊያሳየው ስለፈለገ ምን አደረገው ጌታችን አላህ ፈአማተሁ ላህ ገደለው እሱን ራሱን ዑዘይር አለህ ሰላምን ይገለዋል። ሚአተ ዓም ለአንድ መቶ ዓመት ያክልም አቆየው። ከገደለው በኋላ መቶ ዓመት አቆይቶ ثመ በዓተ ከዛም ይቀሰቅሰዋል። ከመቶ ዓመት ቆይታ በኋላ ይቀሰቅሰዋል። ድምፅ ቀንሽ። ከቀሰቀሰው በኋላ ቃለ ከም ለቢት ምን ያህል ጊዜ ነው የቆየኸው በማለት ጌታችን አላህ ይጠይቀዋል። መቶ ዓመት ነው እንግዲህ ዑዘይር አለይሂ ሰላም የቆየው። በመቶ ዓመት ውስጥ የሚመጣውን እንግዲህ ለውጥ ሁላችንም እናውቃለን። አላህ ግን ሲፈልግ እንደፈለገ ማድረግ ይችላልና ከመቶ አመት ቆይታ በኋላ ሲቀ ከቀሰቀሰው በኋላ ምን ያህል ጊዜ ነው የቆየኸው ሲለው ቃለ ለቢቱ የውመን አው ባዕደ የውም እኔ የቆየሁት ቀንን ነው ወይም የቀንን ከፊል ነው በማለት ምላሽ ይሰጣል። ዑዘይር ስንት አመት ነበር የቆየው? አንድ መቶ ዓመት ነው አይደል የቆየው? ግን እዚህ ጋር ምላሽን ሲሰጥ ስንት ቀን አለ? የውመን አው ባዕድ የውም ቀንን ወይም የቀንን ከፊል ቆይቻለሁ አለ። አንድ ቀን ነው ወይም የቀኑን ከፊል። ለምንድን ነው እንደዛ ብሎ መናገር የቻለው? መቶ አመት ከቆየ عبد الرحمن ብን ጀውዚ ረሂመሁላህ ዛዱል ሙሲር ፊ ዕልሚ ተፍሲር በሚለው የተፍሲር ኪታባቸው ላይ ይህንን ሲያብራሩ ምን ይላሉ አላህ ዑዘይር አለህ ሰላምን ሲገለው መጀመሪያ የወሰደው ሩሑን ወይም የገደለው ፀሐይ የወጣችበት ሰዓት አካባቢ ላይ ነው በጠዋቱ በረፋዱ ላይ ነው ከመቶ ዓመት በኋላ ደግሞ አቆይቶ ሲቀሰቅሰው የተቀሰቀሰበት ፀሐት ሰዓት የፀሐይ መጥለቂያ ወይም መግቢያው አካባቢ ነው። በዚህ መሃል ኦዘይር ማስታወስና ማወቅ የሚችለው ነገር ቢኖር ምንድን ነው? ቅድም ጠዋት ፀሐይ ወታመነ መሆኑንና አሁን ልትገባ እንደተቃረበች መሆኑን ነው። በዚህ መሃል ስንት ቀን ወይም ሳምንት፣ ወራትና አመታት አልፈዋል የሚለውን ግን ሊያውቅ አይችልም፣ የሞተ ነበር። ከዚህ በመነሳት እኔ የቆየሁት ቀንን ነው ወይም የቀንን ከፊል ነው ይላል። ለምሳሌ የእንቅልፍ መድኃኒት የሚባል ነገር አለ አይደለ? በውጭ ሀገር ከፍተኛው ምን ያህል ሰዓት የሚያስተኛ ነው? 48 ሰዓት የሚያስተኛ አለ እንዴ? 48 ሰዓት ማለት ሁለት ቀን ሙሉ እሺ እንደው በአርባ ስምንቱ እንሄድና ምሳሌ እንውሰድ። ታዲያ በአርባ ስምንት ሰዓቱ አሁን ምሳሌ ብንወስድ ዛሬ እለቱ ሰኞ ነው። ምሳሌውን ያው በዚሁ በኢትዮጵያ ልስጣችሁና ከምሽቱ አራት ሰዓት ከአርባ አምስት ነው አሁን ያለው። አንድ ሰው የእንቅልፍ መድኃኒት ወስዶ በዚህ ሰዓት ማለት ነው ከሁለት ቀን በኋላ ሮብ ከምሽቱ አርባ አምስት ላይ ቢነቃ ማለት ነው ከተኛ በኋላ ምን ያህል ጊዜ ቆየህ ቢባል ሁለት ቀን ብሎ መናገር ይችላል? አይችልም። ሁለት ቀን ቆየሁኝ ካለ አልተኛም ማለት ነው። ይሄ ሰው ሲዋሽ ነበር ነው። ወይ ደግሞ ምናልባት በየመሃሉ እንደው ዝም ብለን እየነቃ ጦሃራ አድርጎ ሰላት እየሰገደ ተመለሰ ካልተባለ በስተቀር ሳያቋርጥ ለ48 ሰዓት እንቅልፍ እንዲወስደው የተደረገ ሰው በመሐከሉ ያለፉ ሰዓታቶችን ማወቅ አይችልም። ስለዚህ ዑዘይርም የተናገረው ከዚህ አንጻር ነው ነው ታዲያ እርግጡን የሚያውቀው ጌታችን አላህ የዘመናትና የሰዎች ሁሉ ጌታ የሆነው ቃለ ለሱ ምላሽ ሰጠው በል ለቢሰ ሚአተ ዓም በል ጉዳዩ አንተ እንደምትለው አይደለም ለቢሰ ሚአተ ዓም የቆየኸው አንድ መቶ ዓመት ነው አለው አንተ የቆየኸው አንድ መቶ ዓመት ነው ግን ቀጠለና መቶ ዓመት ከመቆየትህ ጋር ፈንظር ኢላ ጠዓሚከ ወሸራቢከ ለም የተሰናህ ትመገበው ወደ ነበረው ምግብህና መጠጥህ ተመልከት በዚህ ዓመት ውስጥ ግን لم يتسنه it has no changed with አልተለወጠም አልተቀየረም አለ አላህ ከፈለገ ጊዜን ይዘረጋል ከፈለገ ደግሞ ጊዜን ይሰበስባል ማለት ነው ምንም የለወጠ ነገር የለም وانظر إلى حمارك ወደ አህያህም ተመልከት ኤንድ ሉካት ዮር ዳንኪ ወደ አህያህም ተመልከት ይሄ ሁሉ ለምንድን ነው አላማው ወሊነጅዐለከ አየተን ሊናስ አንተን ለሰዎች ሁሉ ምልክት ልናደርግህ ነው የችሎታችን መገለጫ ልናደርግህ ፈልገን ነው وانظر إلى العظام እስኪ ወደ አጥንቶቹ ተመልከት አለው አህያይቷ በስብሳለች ተመልከቱ ምግቡ ምንም አልሆነም መጠጡ ምንም አልሆነም። ነገር ግን አህያይቷ በስብሳለች። በል ወደ አጥንቷ ተመልከታት። እቺ አህያ መቶ ዓመት ሆናታል። እንዲህ በሰበሰች አይደል? አሁን አጥንቷን የው ምን እንደምናደርገው ነው። ከይፈ ኑንሺዙሃ እንዴት አድርገን እንደምናስነሳት። ثم ነክሱሃ ለሕማ ከዛም ስጋን እንዴት አድርገን እንደምናለብሳት ተመልከታት። ወደ መጀመሪያ ማንነቷ ስትመለስ ማለት ነው ፈለማ ተበየነ ለህ በማየት በተገለጸለት ጊዜ ይላል አሁን አይቶ ሲያረጋግጥ ቃለ ዑዘይር አለህ ሰላም ምን አለ አዕለሙ አነ አላ ኩል ሸይኢን ቀዲር አላህ በሁሉ ነገር ላይ ቻይ ጌታ መሆኑን አውቃለሁ አምናለሁም አለ ዑዘይር አለህ ሰላም ጌታችን አላህ በዚህ መልክ ነው በሱ ላይ ተአምር የፈጸመው። እግረ መንገድ ጥያቄ ለማንሳት አምላካችን አላህ ሙታኖችን ማስነሳቱ ያው በብዙ መልኩ ተገልጿል። ለናሙናና ትምህርት እንዲሆነን ቁርአን ውስጥ እስኪ የተገለጹትን እንያቸው። የሞተን ያስነሳባቸው እስኪ ምሳሌዎችን ስጡኝ። አንደኛ ይኸው ዑዘይር አለ ራሱ አንድ ተአምር ይባላል። ሌላስ እስኪ እስከ ስድስት የሚደርስ ማስረጃ መጥቀስ የምንችል ከሆነ የሞተን ያስነሳባቸው ማስረጃዎች እሺ ሁለተኛው በኢሳ በኩል በኢሳ በኩል ወውህይል መውታ ሙታንን አስነሳለሁ በማለት በኢሳ በኩል ጌታችን አላህ የሞተን ያስነሳ ነበር ሶስተኛስ ሞተዋል እንደ አስሐቡል ካህፍ አላሁ አሀድ አስሐቡል ካህፎች የዋሻው ሰዎች ሞተው ነበር እንዴ እንቅልፍ አይደለም እንደ እነሱ ወለቢቱ ፊ ካህፊሂም ሰላቱ ሚአ ሰላቱ ሚአቱ ሲኒና ወዝዳዱ ቲስዓ ሶስት መቶ ዘጠኝ ዓመት በእንቅልፍ አሸለቡ ነው። ሁለት እስካሁን ተገኝቷል ዒሳ። እሺ ሶስተኛው በኢብራሂም አለይሂ ሰላም በኢብራሂም በኩል رب أرني كيف تحيي الموتى ጌታ የሆይ ሙታንን እንዴት አድርገህ እንደምታስነሳ አሳየኝ ባለው ሰዓት ቃለ አወለም ቱእሚን አላመንክም እንዴ ሲለው ቃለ በላ እንዴታ ማመን አምኛለሁ ወላኪን ሊየጥመኢነ ቀልቢ ቀልቤ እንዲረጋጋ ነው በሚለው ሰዓት ቃለ ፈኹዝ አርበዓተን ሚን አጠይር አራት ወፎችን ያዝና ፈሱሩሁነ ኢለይክ ወደ አንተ ሰብስበህ አምጣቸው ቆራርጣቸው ثم جعل على كل جبل منهن جزءا ከዛ በእያንዳንዱ ከረብት አስቀምጥና ثم دعوهن ያው ስም ካወጣህላቸው ከዛ በየስማቸው ጠራቸው ያእቲነከ ሰዕያ በፍጥነት ይመጡልሃል በማለት በዛ መልኩ የሞተን እንደሚያስነሳ አሳይቶታል ሶስት በነቢዩና ሙሳ ምን አራተኛ ደግሞ ሙሳ አላችሁ በሙሳ ጊዜ ምን ተከሰተ በነቢዩላህ ሙሳ አለይሂ ሰላቱ ወሰላም ሱረቱል በቀራ ምን እኮ ምንድን ነው? በነቢዩላህ ሙሳ አለይሂ ሰላም የተከሰተ ምንድን ነው? የሁዶች ምን ሆኑ? ወደ አላህ ለማመልከት ሲፈልግ ግልጽ አይደለም እስካሁን። የላሚቱ ታሪክ okay ጃአል ሀቅ መልሶታል። قصة البقرة የላሚቷ ታሪክ አጎትየው ንብረቱን እንዳይወርሰው በማለት የወንድሙን ልጅ በመግደል በሰዎች ደጅ ላይ ካስቀመጠው በኋላ የገዳይ ጉዳይ ማን ነው በሚለው በኒ እስራኤሎች ማወቅ ስላልቻሉ ወደ ሙሳ አለይሂ ሰላም ሄደው እስኪ ነብይ ነኝ እያለ ይሞግታል። እንግዲያውስ ገዳይን ካወቀ ይንገረን በሚሉ ሰዓት ኢነላሃ ያእምሩኩም አን ተዝበሑ በቀራ አላህ ላምን እንድታዙ እንድታርዱ ያዛቸዋል ካላቸው በኋላ ከብዙ ጭቅጭቅ በኋላ መጨረሻ ላይ አረዱት አይደል? ከዛ አግኝተው ካረዷት በኋላ ፈቁልነ ድሪቡሁ ቢባዕድሃ በታረደችዋ ከብት ከፊል ስጋ የሟችን አካል ንኩት አላቸው። የሟች አካል ሲመታ ሲነካ ሟች ተነሳና ገዳይ ማን እንደሆነ ተናገረ ማለት ነው። እሺ ሌላስ? አራት ማስረጃ ተገኘ። አምስተኛ አምስተኛ የሞተን ማስነሳት ቶሎ በሉ ሁለት ይቀራል። ስድስት ሙሉ ነው ያልኳችሁ። በአሳ ነባሪ ሆድሳ መርየም መች ሞተ? ቢሞትማ ኖሮ ወናዳ ፊ ዙሉማት አን ላ ኢላሃ ኢላ አንተ ይል ነበር እንዴ? በአሳው ሆድ በጨለማ ውስጥ ሆኖ ዩኑስ አለይሂ ሰላም ተጣራ እኮ ነው የሚለው። ሶስት ቀን የቆየው እንጂ አልሞተም። እንቅልፍስ ተኝቶ ይሆን እንደው ምናልባት አሁን የሞተና ጌታችን ከሞት ያስነሳው ማለት ነው አራት ተገኝቷል okay። አምስተኛው ፖስታፍ ጋይ ፖሳተፍ ነው ፖሳተፍ ጋይ ለሙሳ አላህን አሳየን ያሉት ሰባዎቹ ሽማግሌዎች وإذ قلتم يا موسى لن نؤمن لك حتى نرى الله جهرة አላሉም እንዴ አላህን በግልጽ እስከምናየው ድረስ ለአንተ በፍጹም አናምንም አሉ ፈአኸዘትኩም ሳዒቀቱ ወአንቱም ተንظሩን እንዲሁ እየተመለከታችሁ የመብረቅ ጩኸት ይዟችሁ ሞታችሁ ثመ በዓትናኩም ሚን ባዕድ መውቲኩም ከሞታችሁም በኋላ በራህመታችን በችሎታችን ቀሰቀስናችሁ ለዓለኩም ተሽኩሩን እጌታችሁን ታመሰግኑ ዘንዳ ይላል እሺ የቀረቿን የሚሞላ ስድስተኛዋን የሞላ አበባ ይላክለታል ያ ጀማዓ በርቱ ስድስተኛዋን አንድ ትቀራለች ጌታችን አላህ የሚሞላት መቼም ንግግር እየተሰማችሁ ነው ስድስት መሆን አለበት ግዴታ ሙሏታ ሂንትማ ከሰጠሁኝ አበባው ይቀንሳል። መርየም አላህ በቅዱስ ቁርአን ውስጥ እንግዲህ ስድስት ቦታዎች ላይ ሙታንን እንዳስነሳ ገልጿል። አምስቱ ተነግረዋል። ስድስተኛውስ መቼ ነው? ተስፋ ስትቆርጡ ብቻ ሂንት እሰጣችኋለሁ፣ ግን ተስፋ ሳትቆርጡ ሞክሩ። ስድስተኛ ሙታንን ያስነሳበት አምስት አልሰማሁም። ሳሚ አንደኛ በኢሳ በኩል አለ ሁለተኛ ደግሞ በኡዘይር መቶ ዓመት ገሎት ቀስቅሶት፣ ሶስተኛ ደግሞ በሙሳ ጊዜ የነበሩ ሰባዎቹ ሽማግሌዎች፣ አራተኛ በኢብራሂም በኩል፣ አምስተኛ ደግሞ በኒ እስራኤሎች ሙሳን ገዳይን ማወቅ እንፈልጋለን ብለው በታረደችው ላም በኩል ሟች ተነስቶ መናገሩን። አስሐቡል ካፍ እንቅልፍ ነው እንቅልፍ ነው አልሞቱም። ከተኙበት ነው የተቀሰቀሱት። አሁን ስድስተኛው ማን ነው? አንዴ ወደ ቀኝ አንዴ ወደ ግራ እኮ ሲያገላብጣቸው የነበሩ ናቸው እነሱ። እረ ስድስተኛው ዒሳማ ተብሏል። በቃ በዒሳ በኩል ማለት ጀነራል ነው። አንድ ሰው የሚያስነሳ አራት ሰው በዒሳ በኩል ተብሏል። አሁን ስድስተኛው ማን ነው ቅያማ ቂያማ ለሁላችንም ነው አላህ ከቂያማ ፈተና ይጠብቀን ከዛ በፊት ራ ያስነሳቸው ቅያማ ከመድረሱ በፊት አላህ ስድስተኛ ቶሎ በሉ ቶሎ በሉ ልናገር ነው ቆይ time ሊያዘላችሁ በዚህ ታይምስ መሞከር ካልቻላችሁ I am sorry። time። እሺ ደጃል ደጃል ገና ወደፊት የሚመጣ አይደል አላህ ከደጃል ፈተና ይጠብቀንና በነቢያችን ጊዜ ምን በቁርአን ውስጥ የተጠቀሰ ነን ያልኩት በቁርአን ውስጥ በቁርአን ውስጥ የተጠቀሰ የሞተን ያስነሳበት ቀለበተ ያው እነግራችኋለሁ I am sorry እላችኋለሁ ይሄን ስድስተኛውን ማወቅ ካልቻላችሁ ስድስተኛውን ስድስተኛውን እኔ ይርሃምና ለመመለስ ነው ለመመለስ ነው እጅ ያወጡት mic free። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወላ ምን እንደሆነ አላወቅኩም ግን ከሞት የተነሳ የሚለውን ነገር ስለሰማሁ ብቻ ነው ከሞት ያስነሳው አላህ ስብሓንሁ ወተዓላ ኡዜር ሰውረት በቃራ ማለት ነው ኡዜር ይሁዶች አምላካችን ብለው የሚገዙት ማለት ነው ዕልም ዒንደላህ ባረከላሁ ፊኩም አይክር ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱህ ጀዛከላህ ባሮችህነን ይርሃምና ግን ዑዘይር ተመልሷል ከአምስቱ ውስጥ አንዱ የዑዘይር ነው ብለናል ሀሩን ያህያ እንዴ ሀሩን ያህያማ ቱርካዊ ሰው አይደል አሁን ያለ እስቲ ከሙሳ በኋላ የተፈጸመ እሺ ታሪክ ያው አንድ ደቂቃ ይቀራቸዋል። ከሙሳ በኋላ የተፈጸመ ታሪክ አስታውሱ። ከሙሳ አለይሂ ሰላም ዘመን ዘመን በኋላ ትንሽ ቆይቶ ሂንቱ ይሄ ነው እንግዲህ ታሪኩም ሱረቱል በቀራ ላይ ነው። ሱረቱል በቀራ ላይ ያለ ነው። ከሙሳ ዘመን በኋላ የሞተን ጌታችን አላህ ያስነሳ ማንን አስነስተዋል? በአሳ ነባሪ ሆድ ውስጥ አልሞተም፣ ተኝተዋል። ዩኑስ ኦዛይር ከአምስቱ አንዱ ነው ብያለው። ዒሳ ሁለት፣ በሙሳ ጊዜ የነበሩ ሰባዎቹ ሶስት፣ በላሚቷ ምክንያት ተነስቶ ገዳይ የተናገረ አራት፣ በኢብራሂም በኩል አምስት። እሱ ዒሳ ውስጥ ይገባል። የምን ንጉስ? ንጉሱ ምን ሆነ? ቶሎ በሉ ቶሎ በሉ። አለቀ አለቀ ስድስት አምስት አራት ሶስት ሁለት አንድ time over። I am sorry ሶስት sorry እሱ ብያለሁ አሁን ስድስተኛው ሱረቱል በቀራ 243ኛው አየት ላይ ሞትን ሸሽተው የሄዱት ሺዎቹ አለም ተረ ኢለለዚነ ኸረጁ ሚን ዲያሪሂም ወሁም ኡሉፍ ብዙ ሺዎች ሆነው ሞትን ሸሽተው ሀገራቸውን ለቀው የሄዱት ሰዎች ታሪክ አልመጣልህም እንደ ያንተ ዘንድ ሐዘረ الموت ከሞት ፍራቻ ከሞት ሽሽት فقال لهم الله موتوا አላህም በቅዱስ ቃሉ ሁሉንም ሞቱ በማለት አዘዛቸው ثم أحياهم ከዚያ በኋላ ሕያው አደረጋቸው إن الله لذو فضل على الناس አላህ በሰዎች ላይ የችሮታ ባለቤት ነው ይላል። ይሄ ነው እንግዲህ ስለ ጃሉት ብሎ መጠየቅ መመለስ ነው እንዴ ሳሚ? ስለ ጃሉት ብለህ እኮ ጠየከኝ። አዎ ወይም አይልበል ካንተ የሚጠበቀው ምላሽ ነበራ። <laughs> ሃን ሙስሊም ለኔ ነው አበባው flower for you። ለመለስ አበባ ስለተባለ እኔ ጋር መልሱም ስለነበረ አልተጠየቅኩማ እንደዛ ከሆነ ጥያቄ እና በጥቅሉ ጌታችን አላህ የሞተን በማስነሳት ቻይ የሆነ ነው። ያው እግረ መንገድ እንየው ብለን ነው። ወደ ነጥባችን ስንመለስ አይሁዶች ምክንያታቸው ይሄ ነበር የሚለውን ለመግለጽ ነው። ጥሩ። ወደ ነሳራዎቹ ደግሞ ስንመጣ እነዚህ ክርስቲያኖች ዒሳን አለይሂ ሰላም የአላህ ልጅ ሊሉ የቻሉበት ምክንያት ያው ምንድነው? ካላባት መወለዱን ምክንያት በማድረግ ነው። ይሄ ጥያቄ ደግሞ ሁልጊዜ አይለቃቸውም። እዚህ ኢትዮጵያ ውስጥም ወንድሞችና እህቶች አንዳንዶቹ በስልክ እየደወሉ ጥያቄ ያቀርቡልኛል። አንድ እህት የራሱ ዛሬ ጠይቃኝ ነበር። ከክርስቲያኖች በኩል የመጣ ሁለት ጥያቄ ያለኝ ስለከበደኝ መልስልኝ ብላኝ ነው። ጥያቄው በጣም simple ነው። ከታሰበበት እሷ ልትመልሰው ትችል ነበር። አንደኛው ጥያቄ ዒሳ ለምንድን ነው ከሌሎች ነቢያቶች ሁሉ ተለይቶ ያለ አባት የተወለደው አለች። ያው እነሱ እንደጠየቋት ዛሬ የምንዳስሰውም አንዱ ነጥብ ይሄ ነው። ሁለተኛው ጥያቄ ደግሞ ለሰው መስገድ የማይቻል ነው። ለሰው መስገድ የማይቻል ከሆነ ለምንድን ነው ለአደም የተሰገደው? ለምንድን ነው ለአደም የተሰገደው ብላ ጠየቀች። ከመጀመሪያው ነጥብ ያው ስንነሳ ኢሳ አለይሂ ሰላም ከሌሎች ነቢያቶች አይለይም። ነብይነት የአላህ ምርጫ ነው ወላሁ የኽተሱ ቢረሕመቲሂ መን የሻ አላህ በቸርነት በችሮታው በእዝነቱ ለነብይነት የሚሻውን ይመርጣል አይደለም እንዴ የታላቅ ችሮታ ባለቤት ነው وهو أعلم حيث يجعله حيث يجعل رسالته ጥበቡን ሕክማውን የት ቦታ ላይ ማድረግ ማድረግ እንዳለበት ብቸኛ አዋቂ ጌታ እንደሚገባው የሚያውቀው አምላካችን አላህ ብቻ ነው። ዒሳም ከነዚህ ከተመረጡት ነቢያቶች ውስጥ አንድ ነብይ ነው እንጂ ከሌሎች ነቢያቶች ምንም የሚለይ ነገር የለውም። ለዚህ ነው ጌታችን አላህ በሱረቱ ማኢዳ ቁጥር 75 ላይ መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል አልመሲህ ከሱ በፊት እንዳለፉት መልእክተኞች ያለፈ መልእክተኛ እንጂ ሌላ አይደለም ብሎ ነው የሚያስተምረን። በቃ ለይሰ ኢላ ረሱል ነው። ከዚህ ረሱልነት ከመልእክተኛና ከነብይነት ውጪ የተለየ ነገር የለውም ብሎ ጌታችን አላህ እየተናገረ ምን የሌለ ነገር እንስጠው። ወደ አፈጣጠሩ ገብተን እሱ ከሌሎች ነቢያቶች ለየት ባለ መልኩ ከሴት ብቻ ነው ያለ ወንድ ስጋ ፈቃድ ተወልዷል ሲሉ የሆነ ሁለት ነገር ሁለት ነገር አንድምታ ያለው አይመስልም። አንደኛው ከአባት መወለድ ነውር እንደሆነ ነገር ተደርጎ ተቆጥሮ በቃ ከሴት ብቻ መወለድ በጣም ጥራት ያለው ልዩ የሆነ አሰራር ሆኖ ለየት ያለ ነገር መሆኑን የሚገልጽ ነገር ይመስላል አነጋገራቸው። ለየት ባለ መልኩ እሱ ተወልዷል ሲሉ፣ ሁለተኛ ደግሞ እሱ ከሌሎቹ ተለይቶ ከሴት ብቻ እንዲወለድ ፈቃዱ እንደሆነ የሚያሳይ አነጋገር ይመስላል። እሱ ራሱ ፈልጎት ከሌሎች ነቢያቶች ጋር ምን አመሳሰለኝ ብሎ ከነሱ ለመለየት እንደዛ አይመስልም አነጋገራቸው። ቅድሚያ ከሴት ብቻ መፈጠር ያለ ወንድ ከወንድና ከሴት ከተፈጠሩት ራሱ የሚለይ አይደለም። ይሄ የሰሪን ጥበብ ነው የሚያሳየው። ስንት ጊዜ ደጋግመን ነግረናቸዋል። አንድ ሰው ከወንድ ብቻ ያለ ሴት ቢፈጠር፣ ሌላው ደግሞ ከሴት ብቻ ያለ ወንድ ቢፈጠር ሌላኛው ከወንድም ከሴትም ቢፈጠር አራተኛው ደግሞ ያለ ወንድም ያለ ሴትም ቢፈጠር እነዚህ አራቱ ማፈጣጠሮች በማህከላቸው ምንም ብልጫ የለም አንዱ ከሌላው ይበልጣል ሌላው ደግሞ ያንሳል ማለት አይቻልም ይሄ የሚያሳየው የሰሪን ጥበብ ብቻ ነው ተግባባን አንዱ ከሌላው ይበልጣል ማለት የሚቻለው በሰሩት ስራ ብቻ ነው ምን ሲሰሩ ነው ዒሳ አለህ ሰላም ከሌሎች ነቢያቶች ለማስበለጥ ቁም ነገሩ የተሰጠውን የነብይነት ሚና በአግባቡ መወጣቱ ላይ ነው። ለህዝቦቹ ትልቅ አርአያነትን ትቶ መሄዱ ላይ ነው። እዚህ ቦታ ላይ ነው ጌታችን አላህ ቲልከ ሩሱሉ ፈበልና ባዕደሁም አላ ባዕድ ያለው እነዚህን መልእክተኞቻችን ከፊሉም በከፊሉ ላይ አብልጠናቸዋል ይላል። አላህ ማበላለጥ ይችላል ጌታችን ስለሆነ ማለት ነው። ከዛ ውጭ ግን ዒሳ አለይሂ ሰላም ከሴት ብቻ ነው የተወለደው የወንድ ሰጋ ፈቃድ አልገባበትምና ከሌሎች ነቢያት ይበልጣል ማለት ይቅርና ከኛስ አፈጣጠሩ በምን ይለያል የእኛስ ምንድን ነው ተአምር አይደለም እንዴ ልክ በአሁን ሰዓት በቃ የሰው አፈጣጠር ምንድነው ተአምር ሲባል ዒሳ ብቻ ተብሎ እንዲጠቀስ ነው አራቱም አፈጣጠሮች ድንቅ ናቸው ተግባብተናል ያለ ወንድ ያለ ሴት እናትም አባትም ሳይኖሩ ከምድር አፈር ሸክላ ተነስቶ ቆሞ የሚያስብ የሚናገር የሚራመድ ሰው መሆኑ እጅግ በጣም የሚደንቅ ተአምር ነው እሱም ማን ነው አባታችን አደም አለይሂ ሰላም ነው ሰው የለ እናት አባት የለ ከምድር አፈር ሸክላ ተነስቶ የሚራመድ ሰው ሆኖ የሚያስብ ስሜት ያለው ሰው መሆኑ የሚደንቅ ነገር ነው እንደገና ደግሞ እናት ሳትኖር ከወንድ ብቻ ማለት ነው። ከጎን አጥንቱ አጥንት ተወስዳ ይህቺ አጥንት ሴት ተደርጋ ተሰርታ የምታስብ የምትናገር የምትራመድ ሆና ልክ እንደ ወንዱ እናታችን ሐዋ አለይሂ ሰላም ተሰርታለች። አይደለም እንዴ? ይሄም ትልቅ ድንቅ ተአምር ነው። ሰሪው ላይ ነው። በሶስተኛ ደረጃ ደግሞ ከሴት ብቻ ያለ ወንድ የወንድ ስጋ ፈቃድ ሳይኖር ሴት ብቻ ባለችበት ዒሳን عليه السلام መፍጠር ይሄም ይደንቃል። በአራተኛ ደግሞ የእኛም አፈጣጠር ይደንቃል። የወንዱ sperm cell አንዱ ብቻ ተመርጦ ከሴቷ እንቁላል ጋር እንዲገናኝ ተደርጎ ያ አንድ sperm cell እንቁላሉን ሰብሮ ገብቶ ከዛ በኋላ በሚቆይበት የዘጠኝ ወር ሂደት ውስጥ ግን ይሄን የመሰለ ቅርጽ ያለው የሰው ልጅ ከዛ ስፍራ ከማህፀን ይወጣል። ይሄስ አይደንቅም? የማይደንቅ ነገር ሆኖ ነው። ተራ ነገር ልክ ይሄማ እኛም እንችለዋለን ይመስላል አንዳንድ ያነጋገሩ የሚደንቀው ያ ብቻ ነው በሉ ይሄንማ እኛ እንሰራዋለን ማንም ይሰራው ስለዚህ አራቱም አፈጣጠሮች ልዩ ናቸው አራቱም አፈጣጠሮች ድንቅ ናቸው ግን ድንቅነቱም ሆነ ልዩነቱ ለሰሪው አላህ ነው ብዙ ጊዜ እኔ ቤቶች ሲሰሩ ማያቸው በአራት ማዕዘን ቅርጽ ነው rectangle ነው አይደለም የሚባለው ስለዚህ ዛሬ ከአዲስ አበባ የመውጣት እድል ገጥሞኝ የሆነ ክፍለ ሀገር ሄጄ በ triangle በሶስት ቅርጽ የተሰራ አንድ ህንፃ ወይ ቤት ብመለከት እንዴ ይሄ ቤት ምን አይነት የተለየ ጎበዝ ቤት ነው ባክ እንደ ሌሎቹ በአራት ቅርጽ አይደለም የተሰራው በሶስት ይባላል እንዴ ምን አይነት አገላለጽ ምናልባት መሐንዲሱ ይደነቃል በዋነኛነት አርክቴክቸሩ ይደነቃል እንጂ ከዛ ውጪ ምንድን ነው ቤቱ ቤት ነው ጉዑዝ ነገር ነው በዚህ መልክ ያቆመው በዚህ መልክ ውበትና ቅርጽ የሰጠው ግን አርክቴክቸሩ ነው ቀጥሎ መሐንዲሱ ነው አይደለም እነሱ ናቸው የሚደነቁት ስለዚህ እኛም እኮ እንደዛው ነን ህንጻ እኮ ነን የጌታችን የአላህ ህንጻዎች ነን እሱ አይደል እንደ የሰራን እሱ እኮ ነው የገነባን ሲፈልግ ያፈርሰናል አይደል ቀናችን ሲደርስ መፍረሳችን መቼ ይቀራል ለቀድ ኸለቅነ ልኢንሳነ ፊ አሕሰኒ ተቅዊም አላለም እንዴ የሰው ልጅን ባማረ ቁመና ውስጥ ነው የፈጠርነው ይላል። ያው መጨረሻ ላይ ደግሞ በሚሞትበትም ሰዓት ቀብር ሲገባ ደግሞ ይታያል። እስኬሌተን ብቻ ሲሆን እስኪ አያስጠላም? የሰው ልጅ ቅርጽ አጽሙን ብቻ ስትመለከቱት አጥንት ብቻ ሆኖ ሲታይ ደግሞ አንዳንድ ጊዜ በቴሌቪዥን መስኮት ውይ እንዴት ያስጠላል ይሄ አጽም ይላሉ። ስጋ ለብሶ ቆዳን ሸፍኖ እንደ አድርጎ በሚያዩት ጊዜ እንዴት ያምራል የተባለለት ሰው እኮ ነው። አሁን እንዴት ያስጠላል ከተባለ እስኬለተን መሆን እና አምላካችን አላህ የገነባን ህንፃዎቹ ምን አለ በዚህ መልኩ ወገኖቻችን ቢረዱት ለምንድን ነው ዒሳን ብቻ ለየት ለማድረግ የሚሞክሩት እና ይሄ የተሳሳተ ምልከታ ነው ነው ስለዚህ ይህንን በዚህ መልኩ ልትረጅ ይገባል እህት ያልኳት እሷም እንደተመለሰላት ገለጸችው ወደ ሁለተኛው እንሄዳለን ሱጁዱ ለምንድን ነው ለሰው የሚሰገደው? ለሰው አይሰገድም። እንዴት ለአደም ተሰገደ ያልሽው፣ ቅድሚያ ትእዛዙ የጌታችን የአላህ ነው። ለአደም የተሰገደው አክብሮት ነው። ይሄ አምልኮት አይደለም። አምላካችን አላህ መላኢካዎችን አዘዛቸው። ሁሉም የጌታቸውን ትእዛዝ ጣዓውን ተቀብለው ለጌታቸው ለአላህ በማምለክ ለአደም አለይሂ ሰላም የአክብሮ ስግደትን ወረዱ። ይሄም የሚያሳየው አክብሮትን እንጂ አምልኮትን አይደለም። አምላካችን አላህ ሁሉንም ነገር በቅዱስ ቃሉ ሁን ብሎ መፍጠር እየቻለና እየፈጠረ አደም አለይሂ ሰላምን ግን በሁለት እጁ ነው የሰራው። በተቀደሰው ፍጡሩን በማይመስለው በራሱ ቅዱስ ሁለት እጆች አደም አለይሂ ሰላምን ፈጠረው። ስለዚህም በሁለት እጆቼ ለፈጠርኩት ስገዱ ብሎ አዛዛቸው። ፈሰጀደል መላኢከተ ኩሉሁም አጅመዑን መላእክት በጠቅላላ በአንድነት ሰገዱ ኢላ ኢብሊሰ አባ ለም የኩን ሚነ ሳጅዲን ኢብሊስ ብቻ ሲቀር ከሰጋጆች አልነበረም ይላል እና ይሄ የጌታችን ትእዛዝ መሆኑ አክብሮት መሆኑን ያሳያል እንጂ አደም ስገዱልኝ አላላቸው መላይካዎች ተሰብስበው እንስገድ አላሉ ከጌታችን ትእዛዙ ከመጣ ያ ነገር አምልኮ ተብሎ አይቆጠርም ለምሳሌ አንድ ሰው ወላጁን በመታዘዙ አጅርን ከማን ነው የሚጠብቀው? ለምንድን ነው ካላህ አጅር የሚጠብቀው? የታዘዘው ማንን ነው? ወላጆቹን አይደለ እንዴ? ካላህ ለምን ይጠብቃል? ወላጆቹን ከታዘዘ ለምን ከወላጆቹ አይጠብቅም? አው ትዕዛዙ ከአላህ ዘንድ ነው የመጣው። ወቢል ዋሊደይኒ ኢህሳና ለወላጆቻችሁም መልካም ነገርን ዋሉ ብሎ ያዘዘን ራሱ ጌታችን አላህ ስለሆነ እሺ ብለን ትዕዛዙን በፈቃደኝነት ተቀብለን ለወላጆቻችን ታዛዥነትን ስናሳይ በተዘዋዋሪ ለጌታችን ዒባዳ ይሆናል። አጅር የምንፈልገው በዚህ መንገድ ነው። ከሱ ለአደም ስገዱ ብሎ ጌታችን አላህ ካዘዛቸው መላይካዎች ትእዛዙን ተቀብለው ስጁድ ቢወርዱም እያመለኩና እየታዘዙ ያለው ጌታቸውን አላህን እንጂ ሌላ ማንንም አይደለም። በዚህ መልክ ተረጂው። ለምሳሌ አንቺ አልኳት ቤት ውስጥ ቁጭ ብለሽ እያለ ከኔ ጋር አንድ እንግዳ ይመጣል እና ለእንግዳው ቦታ እንድትሰጠው ብዬ ተነሽለት ከዚህ ወንበር አልኩሽ። እሺ ብለሽ ተነሳሽና እንግዳው መጥቶ ተቀመጠ አልኳት እና ለማንን ነው እሺ ያልሽው አልኳት። ለማን ነው የተነሳሽው? ማንን ነው እሺ ያልሽው ስላት አንተን ነው አለችኝ። እንዴ መቼ ነን እሺ ያልሽኝ? የተቀመጠው እኮ እንግዳው ነው እንጂ እኔ አይደለሁም ባንቺ ቦታ እና እንዴት መችሽ ያልሽኝ ስላት ትንሽ ግራ ነበር። አንተ ተነሺ ስላልከኝ አይደለ እንዴ? እኔ ተነሺ ስላልኩሽ ነው። ቃሌን ሰምተሽ ነው እንጂ አትነሺም ነበር። ስለዚህ አክብሮትሽ ለኔ ነው፣ በቦታው ላይ እንግዳው ቢቀመጥም አልኳት። በዛው መልኩ አምላካችን አላህ አዘዘ፣ ትእዛዙ ተፈጻሚነትን አገኘ። ተግባብተናል ለጀማዓ okay። ከዚህ አንጻር ዒሳ عليه السلام ም ያለ አባት ከእናት ብቻ መወለዱ የአላህ ልጅ ነው ለማለት ምንም ምክንያት ሊሆን አይችልም ነው ምክንያታቸው ደካማ ነው ይሄ ምክንያት ደካማ መሆኑን ከተረዳን አሁን ወደ ቅዱስ ቁርአን እንግባና አምላካችን አላህ ልጅ ፈጽሞ እንደሌለው ያስተማረባቸውን መንገዶች እንመልከታቸው ከነዚህ ውስጥ አንደኛ ስልክ እየተደወለ ነው ያስቸግረኛል። ቆይ እስቲ በዚህ ሰዓት ደግሞ ማን ነው ሚስኮል የሚያደርገው? አንደኛ ጌታችን አላህ ልጅን እንዳልያዘ ነው የገለጸላቸው። ልጅን እንዳልያዘ በቅዱስ ቃሉ ላይ አስተምሯል በብዙ ቦታ። ከነዚህም መካከል ሱረቱል ሙእሚኑን ምዕራፍ 23 ቁጥር 91 በሱረቱል ሙእሚኑን ምዕራፍ 23 ቁጥር 91 ላይ መተኸዘ አላሁ ሚን ወለድ አላህ ከልጅ አንድንም አልያዘም ይላል ወማ ካነ ማዐሁ ሚን ኢላህ ከእሱም ጋር የሚመለክ አምላክ የለም አልነበረም አይኖርምም ኢዘን ያ ቢሆን ኖሮ ለዘሀበ ኩሉ ኢላህን ቢማ ኸለቅ እያንዳንዱ አምላክ የፈጠረውን ነገር ይዞ ለብቻው በተገለለ ነበር ወላ አላ ባዕድሁም አላ ባዕድን ከፊሉም በከፊሉ ላይ የበላይ መሆንን በሞከረ ነበር አንደኛው የሌላውን ፍጡር ሲያጠፋበት ያም ይሄኛውን ተግባር ሲደግም አጠቃላይ ፍጡር የሚባል ነገር በምድር ላይ አይኖርም ያለ አንድ ፕሬዝዳንት ሀገር እንደማይቆመው ማለት ነው ሱብሃንአላህ አማ የሲፉን እነሱ ከሚመጡኑት ነገር ጌታችን አላህ ጥራት ይገባው እሱ ልጅን አልያዘም ነው በተጨማሪ በሱረቱል ፉርቃን ምዕራፍ 25 ቁጥር 2 ላይ ሱረቱል ፉርቃን ምዕራፍ 25 ቁጥር 2 ላይ ከቁጥር አንድ ጀምሮ ምን ይላል ተባረከ الذي نزل الفرقان على عبده ፉርቃንን እውነትን ከውሸት መለየት የሚችለውን መጽሐፍ በባሪያው ላይ ከፋፍሮ ያወረደ ጌታ ክብሩ ከፍ አለ ከጉድለት ባህሪ ሁሉ ጠራ ይላል ሊየኩነ ሊልዓለሚን ነዚራ ለዓለማት አስጠንቃቂ ይሆን ዘንድ ያወረደው ጌታ አለዚ ይሄ ጌታ ማለት ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ንግስና በጠቅላላ የእሱ ብቻ የሆነ ወለም የተኪድ ወለዳ እንደዚሁም ልጅን ያልያዘ ወለም የኩን ለሁ ሸሪኩን ፊል ሙልክ በንግስናውም ተጋሪ የሌለው ወኸለቀ ኩለ ሸይእን ፈቀደረሁ ተቅዲራ ሁሉንም ነገር የፈጠረና በልክ የወሰነ ያዘጋጀ ለሆነ ጌታ ጥራት ተገባው ልጅንም ያልያዘ ነው ይላል አምላካችን አላህ ልጅን አልያዘም ብለን እንናገራለን በሱረቱ ኢስራ ምዕራፍ 17 ቁጥር 11 ላይ 17ኛው ሱራ ቁጥር 11 ላይ ወቁል الحمدلله ምስጋና ለአላህ ይገባው በል الذي لم يتخذ ولدا ያ ልጅን ያልያዘ የሆነ ጌታ ወለም የኩን ለሁ ሸሪኩን ፊል ሙልክ በንግስናው ተጋሪ የሌለው ወለም የኩን ለሁ ወልዩን ሚን ዙል ከውርደትም ረዳት ለሌለው ይዋረዳልና ረዳት ያስፈልገዋል የማይባል የሆነ ጌታ ክብርና ምስጋና ለሱ ብቻ ይገባው በል ቁጥር 11 ሳይሆን 111 ላይ ነው ወከቢሩሁ ተክቢራ ማተለቅንም ማተልቀው ይላል በምዕራፍ ስድስት ቁጥር አንድ መቶ አንድ ላይ ደግሞ ሱረቱ አንዓም ምዕራፍ ስድስት ቁጥር አንድ መቶ አንድ ላይ بديع السماوات والأرض ሰማያትና ምድርን ቢጤ ፈጣሪ ነው ይላል ምን ገይሪ ሚታሊን ሳቢቅ ቀዳማ የሆነ form ሳይመለከት በራሱ እውቀት በራሱ ጥበብ ብቻ ሰማያትና ምድርን ያላምሳያ ነው የሚፈጥራቸው የጌታችን አሰራር ከፍጡራኑ ለየት ከሚያደርገው አንዱ መፍጠር ብቻ ሳይሆን የተፈጠሩ ነገሮች ሁሉ ምን የላቸውም ቀዳሚ አምሳያ የላቸውም። የሰው ልጅ አንድን ነገር ግን fabricate ሲያደርገው መጀመሪያ ምንድን ነው የሚያደርገው? በዛ መስክ የተሰሩ ስራዎችን ነው አይደል የሚያጠናው? ፕሮፎርማ ማሰባሰብ ነው ምንድን ነው የሚባለው? በዛ መስክ የተሰሩ ነገሮች ያንን ነገር ለመስራት ያገለገሉ መሳሪያዎችን ያጠናና ከዛ በኋላ ከቻለ አስበልጦ ይሰራል። ከዛ ከተሰራው ነገር ሞዴሉን ለየት ተደርጎ አስበልጦ ይሰራል። ካልሆነ ያንኑ ስራ አስመስሎ ይደግመዋል። ያም ካልተቻለ አሳንሶ ይሰራል ማለት ነው። ቅድሚያ ግን በመስኩ የተሰሩ ስራዎችን ጥናት ያደርጋሉ። ለዚህ ነው ብዙ ጊዜ ስራዎች ሁሉ ምን የሚኖራቸው ተመሳሳይነት የሚኖራቸው። የጌታችን የአላህ ስራ ግን በዲዕ ሚን ገይሪ ሚታሊን ሳቢቅ ማለት ነው። ቢጤ የሌለው አምሳያ ያልቀደመው በራሱ እውቀት ብቻ የሚሰራ ማለት ነው። ተግባብተናል ነው ስራዎቹ በጠቅላላ መፍጠር ብቻም ሳይሆን አምሳያም የላቸውም። በራሱ እውቀት በራሱ ጥበብ ነው። አዎ ስድስት አንድ መቶ አንድ ሀን ያው ከላይ ወንድማችን ይቅራ ተራው ሲደርስ paste ያደርገው ይሆናል። ሱረቱ አንዓም ምዕራፍ ስድስት ቁጥር አንድ መቶ አንድ ላይ ነው። ታዲያ ይሄ ጌታ أنى يكون له ወለዱን እንዴት ልጅ ይኖረዋል ወለም ተኩን ለሁ ሳሂባ ሚስት የሌለችው ሲሆን ይላል ጌታችን አላህ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ይሄ ማለት የቁርአኑ ሐሳብ ለኛም ያስረዳን ሰው ልጅ የሚኖረው ምን ሲኖረው ነው ማለት ነው ምን ሲኖረው ነው ሚስት ሲኖረው ነው ያለ ሚስት ልጅ ይገኛል እንዴ ሰው ሳይዘራ ያጭዳል እኮ እንደማለት ነው። ታዲያ እንዴት ነው ፈጣሪ ልጅ አለው ማለት ምን አይነት አስተሳሰብ ነው? በዚህ ሰዓት ክርስቲያን ወገኖቻችን ምን እንደሚሉ ታውቃላችሁ? አያችሁ ሙስሊሞች፣ እናንተ ያልገባችሁ ነጥብ እኮ እዚህ ጋር ነው ይሉናል። እኛ እግዚአብሔር እኮ ልጅ አለው ስንል ማርያም የምትባል ሚስት አግብቶ ከእሷ ጋር ተገናኝቶ ወለደ ማለታችን እኮ አይደለም ይሉናል። እንደዛ እኮ ማለታችን አይደለም። በቃ እናንተ ያልገባችሁ ይሄን ይዘ እህሳ አልናቸው ታዲያ ልጅ አለው የምንለው እዚህ ጋር ትንሽ <laughs> መቆም ያስፈልገዋል። ግልጽ የሆነ ማብራሪያ አይሰጣችሁም ወይ ደግሞ አይገባችሁም ትባላላችሁ። ልጅ አለው ስንል ምን ማለታችን ነው? ቃል ነው ማለታችን ነው ይላሉ። <laughs> ቃል የሆነ ማን ነው? አባትየው ነው ወይስ ልጅየው ነው? ልጅየው ከሆነ ቃል የሆነው አባትየው ምንድን ነው ነው ቃል ለሰው ልጅ ተብሎ ይጠራል እንዴ? እኔ አሁን ቃል አለኝ። ቃሌ ግን ልጄ ነው ብዬ እናገራለሁ እንዴ? የኔ ባህሪዬ ነው እንጂ የኔ መገለጫዬ ነው። አቡ ሀይደር በምን ይገለጻል ቢባል በመናገር ይገለጻል፣ በማየት ይገለጻል፣ በመራመድ በመያዝ በተለያዩ ነገሮች። እነዚህ ሁሉ የህልውናዬ የአካሌ መገለጫ ባህሪዎች ናቸው። እና ምን ማለት ነው? እሺ ፈጣሪ ልጅ አለው ማለት ልጅ የሚለው ቃል ራሱ ትርጉሙ ምንድን ነው? ልጅ ማለት ራሱ ትርጉሙ ምንድነው? የተወለደ ማለት አይደል እንዴ? በዘመናት ያልተቀዳደሙ በስልጣን የማይበላለጡ በጊዜ አንድ የሆኑ ሁለት ነገሮች አንዱ አባት ሌላው ልጅ ነው ቢባል እንዴት ነው አንደርስታንድ ማድረግ ይቻላል? በዘመናትም በስልጣንም አይበላለጡም፣ እኩል ናቸው። ግን አንደኛው አባት ነው፣ ሌላኛው ልጅ ነው። በጊዜ ሳይቀዳድ እንዴት ነው እሺ አንደርስታንድ ማድረግ የሚቻለው? አዎ እሱን አልካዱትም እኮ ሃን ልጅ ሲባል ወላጅ መኖሩን አምነዋል። ወላጅየው እግዚአብሔር ነው ብለዋል። ግን ሁለቱም እኩል ናቸው ይላሉ። በስልጣንና በዘመን አይቀዳደሙም እያሉ ነው። በስልጣንና በዘመን ካልተቀዳደሙ ታዲያ አንደኛው አባት ሌላኛው ልጅ እንዴት ሊሆን ቻለ? ምን ማለት ነው? ልጅየውን ከአባትየው እንዴት ነው መለየት የተቻለው? አባትየውን ልጅ ልጅየውን አባት ብንልስ? እሺ በተቃራኒው ምን ማለት ነው ሲባሉ አይ ይሄ እኮ እናንተ እንደ ሰውኛ ልታዩት አይገባም ይሏቸዋል ለምን እንደ ሰው ታስቡታላችሁ እንደ እግዚአብሔር ነው ማየት ያለባችሁ ይላሉ ታዲያ እንደ ሰው ካላየ ነው እንደምን እንየው ሰው አይደለንም እንደኛ ሰው እኮ ነን እነሱስ እንደምን አይተውታል ስለዚህ እኛ ሰዎችንን እንደ ሰው ነው ልናይ የሚገባው አላህም በነቢያት በኩል ቅዱስ ቃሉን ሲልክልን ሰዎች መሆናችንን አውቆ ነው የምናስበውም እንደ ሰው መሆኑን እኮ ያውቃል ይሄ ጌታችን እና ምን ማለት ነው እንደዚህ ማለት እዚህ ጋር እንጂ እና ይሄ ጌታ ሚስትም ልጅም እንደሌለው በሱረቱል ጂን ላይ ተገልጿል። ሱረቱል ጂን ማዕራፍ 72 ቁጥር 3 72ተኛ አልሐምዱሊላህ ማዕራፍ 72 ቁጥር 3 ላይ ሙስሊም ጅኒዎች እንኳን ቅድም አንድ ወገናችን ነው ወይስ ወንድማችን ልበል ጥያቄ ጠይቆ ነበር በዚህ ጉዳይ ያው ለቆ ስለወጣ ልተወው እና ሙስሊም ጂኒዎች ምን አሉ ወአነሁ ተዓላ ጀዱ ረቢና እነሆ የጌታችን የአላህ ክብር ከፍ አለ ላቀ አሉ መተኸዘ ሳሒበተን ወላ ወለዳ ሚስትንም ልጅንም አልያዘምና አሉ ሚስትንም ልጅንም አልያዘም ስለዚህ የጌታችን ክብር ምን ብሏል ከፍ ብሏል ልቋል በማለት ሙስሊም ጅኒዎች እንኳን የመለሱት እውነታ ነው። አምላካችን አላህ ልጅም አልያዘም ሚስትም የለውም ብለን ነው እኛ ምናምነው። ስለዚህ ጌታችን አላህ ልጅን አልያዝኩም ብሎ በዚህ መልክ በግልጽ እያስተማራቸው ነው። ልጅ መያዝ ደግሞ ለአምላካችን አላህ እኮ ጉድለት እኮ ነው። ጥራት ይገባው ከጉድለት ሰው ልጅ የሚያስፈልገው ምናልባት እድሜው ዘላለማዊ አይደለም፣ የሆነ ቀን መሞቱ አይቀርም። ታዲያ በሚሞትበት ሰዓት ትቶት የሚሄዳቸው ንብረቶች አሉ አይደለ እንዴ? ያንን ንብረት ተተኪ ሆኖ የሚወርስ ዘር አያስፈልገውም? የአባቱን ስም የሚያስጠራ የእከሌ ልጅ ተብሎ ከመቃብር በላይ የአባቱ ስም ህያው እንዲሆን እንዲኖር የሚያደርገው ልጅ አይደለ የእከሌ ልጅ ሲባል። ስለዚህ ግዴታ ሰው ዘር ያስፈልገዋል። ልጅ የሚያስፈልገው ራሱን አምሳያውን ተክቶ ለመሄድ ነው። የእከሌ ልጅ ይባላል። የአያት ቅድመ አያቶቻችን ስምና ዝና እኮ የሚወራው እነማን ስላሉ ነው? አባቶች ልጆች ስላሉ አይደሉም እንዴ? እነሱ ባይኖሩ አያት ቅድመ አያት የት ይኖራቸዋል ታራ ታሪኩ ስለዚህ ግዴታ አንደኛው ምክንያት ይሄ ነው ሰው ዘላለማው አይደለም ይሞታል ዘር ተክቶ ግን መሄድ አለበት ንብረቱንም ተተኪ ሆኖ የሚወርሰው አካል ሁለተኛ ደግሞ እድሜው እየጨመረ እየገፋ በሄደ ቁጥር ያው አቅም ከሱ እየሸሸ እየደከመ ነው የሚመጣው አይደል እየደከመ አቅም ከሱ እየሸሸ በሚመጣ ሰዓት ደግሞ ምን ያስፈልገዋል በአባቱ ቦታ ሆኖ የሚጦረው የሚንከባከብ ሰው ያስፈልገዋል ልክ ልጅየውን እንዳሳደገው አባት አባት በሚደክምበት ሰዓት ብዙ የሚፈልጋቸውን ነገሮች ላያገኛቸው ይችላል እና እነዛን ነገሮች ለማግኘት እንዲያመቸው ግዴታ ልጅ አባትን ቦታ ተክቶ መስራት አለበት። ለዚህ ነው ልጅ ያስፈለገው። ታዲያ አምላካችን አላህ አይሞትም። ወተወከል አለል ሐይ አለዚ ላ ላየሞት ይላል ቁርአን በሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ በዛ በማይሞተው ህያው አምላክ አላህ ላይ ተመካ ይላል። ጌታችን አላህ እሱ ብቻ ነው የማይሞት። የማይሞት ከሆነ ሁሌም ህያው ከሆነ ልጅ ለምን ያስፈልገዋል? ወይ ደግሞ ያረጃ ሊደክማል የምንለው ጌታ አይደለም። ሁሉንም ነገር እንኳ በመፍጠሩ ወማ መሰና ሚን ከድካም ምንም ያልተሰማነን ይላል አምላካችን አላህ። ታዲያ ይሄ ጌታ ልጅ ያስፈልገዋል? አያስፈልገውም። ልጅ ያዘ ማለት ለሱ ምንድን ነው? ጉድለት ነው። ከጉድለት ባህሪ ደግሞ አላህ ጥራት ይገባው። ቁርአን በሱረቱል በቀራ ማዕራፍ 2 116 ላይ 116 ላይ ወቃሉ اتخذ الله ولدا አላህ ልጅን ያዘ ወለደ አሉ ሱብሃነህ እረ ከጉድለት ባህሪ ጥራት ተገባው በላቸው። በል ነገሩ እነሱ እንደሚሉት አይደለም። ለሁ ማ ፊ ሰማዋት ወልአርድ በሰማያትና በምድር ውስጥ ያለው በጠቅላላ የእሱ ብቻ ነው ኩሉን ለሁ ቃኒቱን ሁሉም ለእርሱ ታዛዦች ናቸው በፈቃዱ ስር የሚሽከረከሩ ናቸው ሁሉም ምንድን ናቸው በጌታችን በአላህ ፍቃድ በስልጣኑ ስር የሚሽከረከሩ ናቸው አምላካችን አላህ ልጅን ከመያዝ ጥራት የተገባው ጌታችን ነው ይሄው ሐሳብ በሌላም ሱራ ላይ ተደግሟል በሱረቱ ዩኑስ ምዕራፍ 10 ቁጥር 68 ላይ በሱረቱ ዩኑስ ምዕራፍ 10 ቁጥር 68 ላይ قالوا اتخذ الله ولدا الله ልጅን ያዘ ወለደ አሉ ሱብሃነህ ከጉድለት ባህሪ ጥራት ተገባው هو الغني የተብቃቃ ብቸኛ እሱ ነው በላቸው له ما في السماوات وما في الأرض። በሰማያትና በምድር ውስጥ ያለው በጠቅላላ የእሱ ብቻ ነው إن عندكم من سلطان بهذا። በዚህ በምትሉት ነገር እናንተ ምንም አይነት አስረጅ እኮ የላችሁም አተቁሉን አላ ላህ ማ ላ ታዕለሙን በአላህ ላይ ምንም የማታውቁትን ትናገራላችሁ እንዴ በላቸው ይላል ስለዚህ አምላካችን አላህ ልጅን ከመያዝ ምንድን ነው የጠራ ጌታ ነው በሱረቱ መርየም ምዕራፍ 19 ቁጥር 35 ሱረቱ መርየም ምዕራፍ 19 ቁጥር 35 ወማ ካነ ሊላህ አን የተኪዘ ሚን ወለድን ሱብሓነህ ማ ካነ ሊላህ በፍጹም ለአላህ አይገባውም አን የተኪዘ ሚን ወለድን ሱብሓነህ ልጅን መያዝ ፈጽሞ ተገቢው አይደለም ከጉድለት ባህሪ ጥራት ተገባ إذا قضى أمرا فإنما يقول له كن فيكون እሱ አንድ ነገር ከወሰነ ለእርሱ የሚለው ሁን ነው ወዲያውኑ መሆን ብቻ ነው ልጅ ከባህሪው ጋር አይሄድም ይሄ ንግግራቸው በጣም የከፋ ስለሆነ ነው ከንግግራቸው ክፋት የተነሳ ሰማያትና ምድር ሊቀደዱ ሊሰነጠቁ ይቃረባሉ ብሎ ጌታችን አላህ የነገረን በሱረቱ መርየም ምዕራፍ 19 ከቁጥር 88 እስከ 92 وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ لقد جئتم شيئا إدا በእርግጥም ከባድ መጥፎ የሆነ ንግግር ነው ይዛችሁ የመጣችሁት ከዚህ ከንግግራችሁ ክፋት የተነሳ ተካዱ ሰማዋቱ የተፈጠርነ ሰማያት ሊቀደዱ ይቃረባሉ ወተንሸቁ ልአርዱ ምድር ልትሰነጠቅ ወተኪሩ ልጅባሉ ሀዳ ጋራዎች፣ ተራራዎችም እንደዚሁ ተንደው ሊወድቁ ይቃረባሉ። ለምን አንዳው ሊራህማን ወለዳ አራህማን ልጅን ያዘ ወለደ ብለው በመጥራታቸው ምክንያት አለ ወማ የንበጊ ሊራህማን አን የተኺዘ ወለዳ አራህማን ግን ልጅን መያዝ በፍጹም አይገባውም። ይሄን ንግግር ከመናገር ሁላችሁም ተቆጠቡ ነው። ይሄ ማስፈራሪያ ነው። ቁርአን ወደዚህ ምድር ከወረደባቸው ምክንያቶች ውስጥ አንዱ ምንድነው አላህ ልጅ አለው ብሎ የሚያምኑ ሰዎችን ለማስጠንቀቅ አይደል እንዴ? ለማስፈራራት እኮ ነው። ይሄ ደግሞ በሱረቱል ካህፍ ላይ ተገልጿል። በሱረቱል ካህፍ ምዕራፍ 18 ቁጥር አራት ቁጥር አራት ላይ ቁርአን ለምን እንደወረደ ሲገልጽ ወዩንዚረ አለዚነ ቃሉ እተኸዘ الله ወለዳ እነዚያንም አላህ ልጅን ይዟል ብለው ያመኑ ሰዎችን የሚናገሩ ሰዎችን ሊያስፈራራበት ሊያስጠነቅቅበት አወረደው ነው የሚለው ማለሁም ብሄ ሚን ዒልሚን ይላል አምስተኛው አንቀጽ ላይ በዚህ ጉዳይ ምንም እውቀት የላቸውም ወላ ሊአባኢህም አረ ለቀደምት አባቶቻቸውም ቢሆን ከቡረት ከሊመተን ተኽሩጁ ሚን አፍዋሂህም ከአፎቻቸው የሚወጣው ቃል ምንኛ የከበደ ነው ይላል ኢየቁሉነ ኢላ ከዚባ ውሸትን እንጂ ሌላ ምን ይናገራሉ ስለዚህ ጌታችን አላህ ልጅን አልያዘም ልጅ አለው ብሎ ማሰብ የተሳሳተ አመለካከት ነው ተጠንቀቁ ብሎ ነው አምላካችን አላህ የሚናገረው ታዲያ ምንድናቸው ከተባለ ሁሉም ባሮቹ ናቸው ፍጥረታት ሁሉ ባሮች ናቸው በሱረቱ መርየም ምዕራፍ 19 ቁጥር 93 ዘጠና ሶስተኛው አንቀጽ ላይ ኢንኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ራሕማን አብዳ በሰማያትና በምድር ውስጥ ያለው ሁሉ በጠቅላላ ነገ አራሕማን ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ ማንም የለም ነው የተባለው። ሁሉም የእሱ ባሮች ናቸው። መላኢካዎችም ቢሆኑ እነሱ እንዳሉት ልጆች ሳይሆኑ ባሮች ናቸው። ቁርአን እንደተናገረው በሱረቱል አንቢያ ቁጥር 26 وقالوا اتخذ الرحمن ولدا ይላል ሱረቱል አንቢያ 21ኛው ሱራ 26ኛው አንቀጽ ላይ አራህማን ከመላኢካ መካከል ሴት ልጅን ያዘ ብለው ያው ተናገሩ ጣዖታውያኖች ነው የሚለው ሱብሃነ ከጉድለት ሁሉ ጥራት ተገባው በል ዒባዱን ሙክረሙን እነሱ የተከበሩ ባሮች ናቸው ሀያ ሰባተኛው ላይ ላ የስቢቁነሁ ቢልቀውል በንግግር እንኳ አይቀድሙትም ወሁም ቢአምሪሂ ያዕመሉን በፈቃዱ ነው የሚሰሩት ይላል ባሮቹ ናቸው እንጂ ፍጥረታት በጠቅላላ ልጅ የሚባል ነገር አላህ ዘንድ የለም ይሄ ትርጉም አልባ ነው አላህን መሳደብ ነው ነቢያችን አለህ ሰላቱ ወሰላም በሐዲስ አልቁድስይ ላይ ቃል አላሁ አዘ ወጀል አምላካችን አላህ እንዲህ አለ ብለው ነግረውናል ከዘበኒ እብኑ አደመ ወለም የኩን ለሁ ዛሊክ የአደም ልጅ እኔን አስተባበለኝ የአደም ልጅ እኔን አስዋሸኝ እኔን ማስዋሸቱ ለእርሱ ባልተገባው ነበር ወሸተመኒ ወለም የኩን ለሁ ዛሊክ የአደም ልጅ እኔን ሰደበኝ እኔን መሳደቡ ለእርሱ ባልተገባው ነበር አለ ከዛም ማስተባበሉና መሳደቡ ምን እንደሆነ ሲገልጽ ወአማ ተክዚቡሁ እያይ እኔን ማስዋሸቱ እኔን ማስተባበሉ ፈቀውሉሁ ለን ዩዒደኒ ከማ በደአኒ አለ እንደ ጀመረኝ እንደ ፈጠረኝ ነገ የትንሣኤ ቀን የውመል ቂያማ አኼራ የሚባል ዓለምን ፈጥሮ አይመልሰኝም ማለቱ ነው ይላል ማን ሄዶ አየው እንደሚሉት ኢን ሂየ ኢላ ሐያቱነ ዱንያ ነሞቱ ፊሃ ወነህያ አላሉም። የኛ ህይወት ማለት እቺ እቺቷ እቺኛይቷ የቅርቢቷ ህይወት ነች። ያው እንሆናለን፣ እንጠፋለን። የሆነ ወቅት ደግሞ ተመልሰን እንመጣለን። በቃ እንደዚህ አይነት የ evolution ለውጥ ብቻ ነው ያለው። وما يهلكنا إلا الدهر ዘመን እንዳመጣን ዘመን እንጂ ሌላ ምንም ሊያጠፋን አይችልም። እኛ ማለት የጊዜ ጥርቅም ስለሆነን ሌላ ምንም ነገር የለም ነው። ተግባባን? ይህንን አስተሳሰብ ሲያስቡ ነው አምላካችን አላህ የአደም ልጅ እኔን አስዋሸኝ አስተባበለኝ ያለው አላህ እቀሰቅሰሃለሁ ቂያማ አለብህ ብሎ እየተናገረ ላሳለፍካቸው ምድራዊ ህይወቶች ሁሉ ተሳስበህ እንደገና ደግሞ የሚገባህን ደሞዝ እሰጥሃለሁ ከፍልሃለሁ ብሎ እየተናገረ no no ቂያማ የሚባል የለም ማን ሄዶ አየው ማለት አላህ ዋሽተዋል እኮ እንደማለት ነው ተዓላ አላሁ አማ የቁሉ ዛሊሙን ዑሉወን ከቢራ ታዲያ ጌታችን ቀጠለና ምን አለ ወለይሰ አወሉ ልኸልቀ ቢአህወን አለየ ሚን ዒያደቲህ አለ ያ የመጀመሪያው መፍጠር እሱን ካልነበረበት ማስገኘት ኋላ ላይ ከመመለስ ለእኔ የሚቀል አልነበረም እንደ ሰውየው አስተሳሰብ ጉዳዩ ይክበድ ቢባል የመጀመሪያ አፈጣጠሩ ነው የሚከብደው። ኋላ ላይ ካለበት መቃብር ከተኛበት እንቅልፍ እሱን ቀስቅሶ ለፍርድ ሚዛን መሰብሰቡ አልነበረም የሚከብደኝ። እንደው ጉዳዩ ይክበድ ቢባል የትኛው ነው መክበድ ያለበት? መክበድ ያለበት የትኛው ነው? መፍጠር ነው አይደል? ምክንያቱም ትልቁና ድንቁ ጥበብ ፍጹም የሌለ ማተር ያልሆነን ነገር ወደ ዩኒቨርሱ ዓለም ውስጥ እንዲገባ ማድረግ እኮ ነው እስቲ ኢማጅን ለነገሩ ሰዎች ነን ብናስብ ልንደርስበትም አንችልም ከማተሮቹም ውስጥ አንዱኛ ስለሆንን ነው ከሌለንበት ከባዶ ቦታ አይደል አላህ ያመጣን هل أتى على الإنسان حين من الدهر ከዛ ምን ይላል هل أتى على الإنسان ረበ ሰው ላይ ምን ያህል ጊዜ መጥቷል ሒኑ ሚን الدهر ከዘመናት ስንት ጊዜ እኮ አልፈዋል ለም የኩን ሸይአን መዝኩራ ይላል ምንም ያልተወሳ ባዶ ኢምንት ሆኖ እኮ ነው የሚለው ሱረቱ ደህር ወይም ሱረቱ ልኢንሳን ሰባ ስድስተኛው ሱራ ቁጥር አንድ ማለት ነው ቁጥር አንድ ገና ሲጀምር የሰው ልጅ ምንም ያልተወሳ ባዶ ኢምንት ሆኖ ከዘመናት ግን ስንት አልፈዋል ይላል ካልነበርክበት ከሌለህበት በጥበቡ ያመጣህ አላህ እንዴት ነው ካለህበት መቃብር ጌታችን መቀስቀስ የሚሳነው? ታዲያ ከሌለህበት ሳይከብደው ያመጣህ አላህ ካለህበት መቃብር ጊዜው ደርሷል ተነስ ማለት ይከብደዋል? እንግዲያውስ ውሸታሙ አንተው ከሃዲው የሰው ልጅ ነህ፣ ጌታ አይደለም። አላህማ በጥበቡ ፈጠረ። ይክበደው ቢባል ከሌለህበት ምን ያደረገህ ነበር? ማምጣት ይከብደው ነበር። ግን አልከበደውም። አምጥቶሃል፣ በምድር ላይ እንድትኖር አድርጎሃል። ያው ችግሩ ምንድነው ከየት መጣ ሲባል ያው ዳርዊን አመጣኝ ነው የሚለው የሱ ፈጣሪው ዳርዊን ነው ግን ያ ፈጣሪ ዳርዊን ራሱ ምን ሆኗል ሞቷል ዳርዊን ተቀብሯል ከነ theory ው ማለት ነው ከዳርዊን በፊት የነበሩትን ግን ማን ያመጣቸው ወአማ ሽትሙሁ እያየ እኔን መሳደቡ አለ ጌታችን አላህ فقوله اتخذ الله ولدا አላህ ልጅን ያዘ ወለደ ማለቱ ነው ልጅን ያዘ ወለደ ብሎ መናገሩ ነው። ፈሱብሓኒ ጥራት ይገባኝ ይላል አምላካችን አላህ አን ሳሒበተን አው ወለድ ሚስትንም ልጅንም ሳሊዝ እንደዚህ ይናገራል እንዴ ስለ እኔ ወአነ ልአህድ እኔ ግን አንድና ብቸኛ ነኝ አሶመድ ለፍጡራኑ ሁሉ መጠጊያ ከለላቸው ነኝ አለዚ ለም የሊድ ወለም ይውለድ ያልወለደ ያልተወለደም አምላክ ነኝ قل هو الله أحد الله الصمد لم يلد ولم يولد አልወለደም አልተወለደም ነው የምንለው ولم يكن له كفوا أحد። ቢጤና አምሳያም የሌለው ጌታ ጌታ ነኝ ነው የሚለው ስለዚህ ጌታችን አላህ ልጅን አልያዘም ሐዋርያቶች እንኳን በወቅቱ ከዒሳ ጋር የነበሩት ዒሳን የሚያዩት የመርየም ልጅ እንደሆነ እንጂ የአላህ ልጅ እንደሆነ አድርገው አይደለም ይህም በቅዱስ ቁርአን ውስጥ ዒሳ አለይሂ ሰላም ወደ ሀያ ሁለት ቦታ የመርየም ልጅ ተብሎ ነው የተጠራው። የመርየም ልጅ ተብሎ ተጠርቷል። ሐዋርያቶችም ምን ብለውታል? በሱረቱል ማኢዳ ምዕራፍ አምስት ቁጥር 112 ላይ ወኢዘ ቃለ ልሐዋርዩን ሐዋርያቶችም ባሉ ጊዜ አስታውስ፣ ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ ነው አንተ የመርየም ልጅ ዒሳ ሆይ የማ ልጅ ነው ያሉት የመርየም የብነላህ የአላህ ልጅ ሆይ ብለው አልጠሩትም ልጅነቱ የመርየም መሆኑን ስለሚያውቁ እነሱ እንኳን ሐቁን አልሳቱትም ይሄ ነው እውነታው ልንነግራቸው የሚገባ ማለት ነው እና አልহামዱሊላህ ያው እስካሁን ከተቀደሰውና ከተከበረው አምላካችን የጌታችን የአላህ ቃል ማስረጃዎችን ተመልክተናል አይደል ወደ ራሳቸው መጽሐፍ ቅዱስ ደግሞ ገብተን ጥያቄዎችን ማንሳት እንችላለን። አንደኛ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚሉ ከሆነ ትንቢተ ኢሳይያስ አርባ ሁለት አንድን ምን ያረጉታል ነው። ይሄ ትንቢት ለኢየሱስ ክርስቶስ የተነገረ ነው ይላሉ። የአላህ ሰላምና እዝነት በኢሳና እንዲሁም በእናቱ ላይ ይሁን። ነብዩ ኢሳይያስ በትንቢት መጽሐፉ ምዕራፍ አርባ ሁለት ቁጥር አንድ ላይ ሲናገር ምን ይላል? እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርዱን ያወጣል ይላል። ይሄ ትንቢት ለማን ነው ብለን ስንጠይቃቸው ወገኖች ምን ብለው ይመልሳሉ? ለኢየሱስ ነው ይላሉ። ጥሩ። ትንቢቱ ታዲያ ለኢየሱስ ከሆነ ማለት ነው የኛ ጥያቄ እነሆ ደግፌ ያስኩት ባሪያዬ የሚል ቃል አለ። ባሪያዬ ኢየሱስ የእግዚአብሔር ባሪያ ነው ወይ ነው ጥያቄው። አንደኛ ጥያቄ ኢየሱስ የእግዚአብሔር ባሪያ ነው ወይ? ተግባባን ያ ጀማዓ። ባሪያ ከሆነ ልጅ እንዴት ይሆናል? ልጅነትና ባርነት ትርጉማቸው አንድ አይደለማ። ባርነት ሌላ፣ ልጅነት ሌላ። ተግባባን አሁን አንደኛው ጥያቄያችን ይሄ ነው። ሁለተኛ ደግሞ ማቴዎስ ወንጌል 11 19 ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ ኢየሱስ የሰው ልጅ ተብሏል። ያው የሰው ልጅ የተባለው ወደ 82 ቦታ ነው፣ ለናሙና ያክል ነው እና ከነዚህም ውስጥ ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ስለ ራሱ ሲያወራ የሰው ልጅ እየበላና እየጠጣ መጣ። እነርሱም እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብን በልጆቿ ጸደቀች ይላል። ጥበብን በልጆቿ ጸደቀች። ታዲያ እዚህ ጋር ራሱን የሰው ልጅ ብሎ ከጠራ እንዴት የአላህ ልጅ ነው ብሎ ማመን ይቻላል? ሁለተኛው ጥያቄ ምን ይሏቸዋል? የሰው ልጅ የሆነው በስጋው ነው፣ የእግዚአብሔር ልጅ የሆነው ደግሞ በመንፈሱ ነው ይሏቸዋል አይደለም አዎ ስለዚህ የሰው ልጅ የሆነው በስጋው ከሆነ የእግዚአብሔር ልጅ የሆነው በመንፈሱ ከሆነ ቅድሚያ ስጋውና መንፈሱ ሁለት የተለያዩ መሆናቸውን ይመኗ ስጋው ከየት መጣ መንፈሱ ከየት መጣ ብለን እንጠይቃ እንግዲያውስ ስጋው ከየት መጣ መንፈሱ ከየት መጣ ስጋው ከማርያም ስለመጣ የሰው ልጅ ተብሏል፣ የአዳም ልጅ ተብሏል። መንፈሱ ከእግዚአብሔር ስለሆነ የእግዚአብሔር ልጅ ተብሏል ካሉን ከማርያም የወጣ ነገር ሁሉ የተፈጠረ መሆኑን ታምናላችሁ ወይስ አታምኑም? ምክንያቱም እሷ የፈጣሪ ህልውና የላትም። የፈጣሪ ሀልወት በውስጡ አልተቀመጠም። ምናልባት ተቀምጧል ካሉ ጥሩ፣ ካላሉና ከተስማሙስ እንግዲያውስ ምንም በውስጧ የፈጣሪ ሀልወት ከሌለ ስጋው ወይም የሰው ልጅነቱ ከማርያም ከተወሰደ ኢየሱስም የተፈጠረ ነው ማለት ነው። የተፈጠረ ነው። በመንፈሱ ደግሞ ከእግዚአብሔር የወጣ ከሆነ ፈጣሪ ነው። አሁን ኮንክሉዥኑ ምን ይሆናል? ባለፈው አንድ ክርስቲያን ወገናችን እንዳለን ኢየሱስ ምንድነው ብሎናል? ፈጣሪም ፍጡርም ነው አይደል ያለው? ኢየሱስ ፈጣሪም ነው ፍጡርም ነው። እንግዲህ እስከ ዛሬ ያልገባን ነጥብ ማለት ነው እዚህ ድምዳሜ ላይ ልንደርስ ነው ማለት ነው ምን አይነት አመለካከት ነው እንደዚህ አይነት አስተሳሰብ እና ኢንሻአላህ በዚህ መልክ ነው ነጥቦችን ልናያቸው የሚገባው ቀሪውን ሰዓት እንወያይበት መሰለኝ አንድ ወገናችን paste እያደረገ ነበር ቅድም እህታችን መሬም በ mic ጠይቅ ብለሽው ነበር room ኡ ላይ ካለ እጅ አውጥተህ መጠየቅ ትችላለህ وعليكم السلام ورحمة الله وبركاته ميزان 15 The address is 5922 4th Street Analytical ነው Analytical are you in the room Analytical አንድዬ አንተ ነህ እንዴ ደግሞ አንድዬ ትላለህ አንተ አንድዬ ነህ እንዴ ለምን ራስህን አንድዬ ብለህ ደግሞ nickname ሰጠህ? ምን ነው ምን ይጎለኛል <laughs> እንዴ? አንድ ማለት ሙሉ ማለት ነው እንዴ? ምን ነው ምን ይጎል? ይኸው የሚጎልህማ ግራ ጎንህ ነው። <laughs> ግራ ጎንህ ይጎልሃል። ሁለት እና የዛኔ ትሟላለህ ማለት ነው። ወኢያከ ሚዛን ስሟ አንድ አለም ይሆናል ነው አንድ ዓለምም መሆን አይችልማ እንጂ አንድ ዓለምማ ምን ይሆናል ብላችሁ ነው። ይኸው እሱን ፈልጌ አይደለው የዚህ መምጣቴ ይላል። ጥሩ ነው። እዚህ room ከመጣህ በርታ። ሙስሊም ነህ by the way ወይስ ክርስቲያን ነህ? ክርስቲያን ነው። OK ይሄ room እንግዲህ ስለ ጋብቻ ያስተ መሀል ላይ ነኝ እንደ ግራ ጎኔ ሁኔታ እቀየራለሁ። OK ሙስሊም ሴት ካገኘ ሙስሊም ትሆናለ ክርስቲያን ሴት ካገኘ በዛው ትጠነክራለህ። ይሄ እንኳን <laughs> አግባብነት ያለው አይደለም። ومن الناس من يعبد الله على حرف ይላል ቁርአን። ከሰዎች መካከል አለ አላህን ሲያመልክ ከሃይማኖት አንድ ጫፍ ላይ ሆኖ የሚያመልክ ይላል። ከሃይማኖት ጫፍ ላይ ሆኖ ጠርዝ ላይ ሆኖ ያመልከዋል። ኢን አሷበሁ ኸይሩን ይጥማአነ ቢህ መልካም ነገር ካገኘው በዛው ይረጋጋል ይጸናል ወኢን አሷበትሁ ፊትነቱን አንድ ፊትና መከራ ሲያገኘው ግን እንቀለበ አላ ወጅሂ ፊት ለፊቱ ነው የሚገለበጠው አለ ወደ ኋላ ሳይሆን ፊት ለፊቱ ይገለበጣል خسر الدنيا والآخرة ምድራዊ ህይወቱም መጨረሻውም ይበላሻል ذلك هو الخسران المبين ግልጽ ክስረት ማለትም ይሄ ነው ይላል አምላካችን አላህ ከክስረት ይጠብቀን አንድዬ ወገናችን ለነገው ለዘላለማዊ ህይወትህ ብለህ ማሰብ ያለብህ አንተ ነህ እንጂ ግራ ጎንህ አይደለች። ግራ ጎንህ ስለ አንተ ልታስብልህ አትችልም። በተሰጠህ አእምሮ ግን የህይወት አቅጣጫህን መወሰን ትችላለህ። ግራህን እኮ ሳታገኝም እዚህ ምድርን ተሰናብተህ ወደ ጌታህ ልትሄድ ትችላለህ። እሱን ጌታህ ብቻ ነው የሚያውቀው። ምን ያህል እድሜ በዚህ ምድር ላይ እንደተሰጠን መቼ እንደምንሞት እኛ የሰው ልጆች አናውቅም። እያንዳንዱን ቀን ግን በተስፋ እንኖራለን። አላህ ከፈቀደ እያል እናድራለን። አዎ በሰላም ላሳደረን አላህ ክብር ምስጋና ይገባው እንላለን። እንደገና በሰላም ያው እንዳሳደርከን በሰላም አውለን እንላለን። ካዋለንም አንተው በሰላም አስመሸን ነው የምንለው። ስለዚህ የነገው ትክክለኛ ኪሳራ ከመድረሱ በፊት ለነገው ዘላለማዊ ህይወት የሚበጀኝ እምነት የትኛው ነው ነው? መሀል ሰፋሪነት አያበጅም። ግን የተሰጠን አእምሮ የሚጠቅመንን ከሚጎዳን መለየት እንደሚችለው ሁላ ትክክል የሆነውን ነገር ሐሰት ከሆነው መለየትም ያስችላል ነው። አእምሮ ያንን የመመዘን ብቃት ባይኖረው ኖሮ ነገ የትንሣኤ ቀንም በፍርድ ሚዛን እኛ እንጠየቅም ነበር። ምክንያቱም ጌታችን አላህ ያልተሟላ መሳሪያ ነው የሰጠን። መጀመሪያም ባልተሟላ መሳሪያ ደግሞ ሰውን መጠየቅ እንዴት ነው? ሰው እንኳን አይሰራው ነው፣ ፍርድ ቤት የማያደርገው ነው። ከዚህ አንጻር ይህን አስበን የተሟላ መሳሪያ እንደተሰጠን አውቀን የሚጠቅመንን ከሚጎዳን እንጠይቅ። Analytical ያው በ mic መጠየቅ ፈቃደኛ አልሆንክም። ለምን እንደሆነ እንጃ። አው መጥቷል። መርየም ግን እጅ አውጥቶ በ mic መጠ I don't have mic ይላል። እንግዲህ ማይክ ከሌለህ ምን ይደረግ? ለአንተ ጽሁፎች ሁሉ ተከታትሎ ደግሞ ምላሽ መስጠት ትንሽ ይቸግራል። ኦኬ ማይክ መያዝ የምትፈልጉ ማይክ ፍሪ أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله